ቦታው ያውላችሁ፣ ስፍራው ያውላችሁ። እንግዲህ ይስፋችሁ ይስፋችሁ፣ ይብላይ ለከራሜ እኔስ ሸርኩላችሁ ያውላችሁ ያውላችሁ ኪዳም የሚሆነ እንዳለ ገደል ወተት ይሸፈታል እንኳን ሰው ይዘገያል በደል እኔን ያስጨነቀኝ 1957 ዓም ከገሞራው ስነ መለኮቱ ሲሰውር ማየቱ ህላዌን መጥላቱ በዚያ ባዶነቱ ብርቅ አይደለም ለኔ በትናንት ዘመኔ በዛሬው ዘመኔ በነገው ዘመኔ መሆን መደረጉ ለአጡ ጽድቅን ለጻድቅ ኩነኔ እኔን ያስጨነቀኝ እኮ አይደለም የኔን በኔ ማወቅ ከሌላው ማወቅ እኔን ለኔ ማረቅ ያንታን ስራ ማጥበቅ ቀሚስ ሱሪ እንዳይሆን ስለ ልብስ መጨነቅ በደረቅ ህሊና አጉል መመጻደቅ በደረቅ አእምሮ ያንን ደረቅ እውነት እንዲረዝም ማድረግ በጭን ሸንተረር ስር እንዲያ መሞላቀቅ አይደለም ብያለሁ። የኔ ሀሳብ ድካ ሙባሬ ቢፋተግ ተፈጥሮ ቢሟጠጥ ሰማይ ቢፈነዳ መሬት ቢገለበጥ ምልክና ተስፋዬ እርስ በርስ ቢዋዋጥ ጎርፉ እየነደለ የብሱን እንዲያ ተራራው ተንዶ ጎራው ቢደረመስ ገረገምቡ ጭምር ሜዳ ቢያንፈራጥጥ አብህቱ ደርቀው ድፍን የውሃ ዘር ካለሙ ቢሟጠጥ ወዘተ ወዘተ ወዘተ ወዘተ ሁሉ ነገር ቢናጥ ባለም የነበረው ከጽንፍ እስከ አድማስ አልፋና ኦሜጋ በባዶነት ቢዋጥ በፍጹም አልቦነት ባንዴ ቢሰለቀጥ እኔ አልጨነቅም አይጨንቀኝም እኔን እንዲህ አይነቱ ምጥ አዲስ አይደለም እሱ ተፈጥሮ እያዩ ማድነቁ በምትሆነው ሁሉ ጥርስ መፍልቀት አይጨንቀኝም እኔን የሰማይ መባረቅ ገልጠው ቢስቁ ደመናት ተሳክረው በሰዎች አናት ላይ ፈሳሽ ሽንት ቢለቁ አረሆች ነጎድጓድ በጃዝም ቢልታቸው ሆታ ቢያንባርቁ ጨረቃና ፀሐይ ከዋክብት ተሰማይ በመሳቅ ቢደምቁ ከቶ አይጨንቀኝም አልጨነቅ ነኝ ተፈጥሮ ስራቷ ቢፈርስ ቢውለቀለቅ ዑደተ ከዋክብት ያለሙ ችንካሮች የአዶናይ ስራት እናውታረ ፀሐይ ነግረ ነፍሳት የዓለም ምሰሶች ሊወታን በሄሞት የተፈጥሮ አለኝታ ከቶ ሁሉም ስርዓት ቢመዘበርና ወርዶ ቢንከሳት ምን አይጨንቅም። ለትንሹ አቅሜ ትልቁ ሲጠፋ አይሰጠኝም። ደግሞም አይጨንቀኝም፣ ጭንቀቴም ይህ አይደል። ላነከሰ እድል ለመጻጉ አመድ፣ ለሽርፍርፍ ብዕድ ሊቃና ሊሟላ እንዲችል በማሰብ ዘወትም መማ አይደለም ጭንቀቴ ጭንቀቴ አይደለም። ሲለወጡ ማየት ወንዶች በሴቶቹ ሴቶች በወንዶች ሁለት ጉብል ወንዶች በስርዓተ ሸክል ሲዳሩ ሲጋቡ መሰል ጾታዎች ተከርትፎ ደቆ ተጋግሮ ሲወጣው እንጀራ ያድንች በየረግረጉ ላይ የሚያግራራው ጨዋሂ ፕሮግሱም ተብሎ በከፍተኛ ክብረ ሲዋ ሲሰለቀት በታላላቅ ከቶ አይጨንቀኝም ፈርስት ክላስ ዲሽ ተብሎ ቢያወጣ አያሌ ዶላሩ እኔን አይጨንቀኝም። ያጨው ቢሆን ስኳር፣ ስኳር ቢወጣው ጨው የጣዕምን ስሜት አሳክሮ አሳብሎ እርስ በርስ ቢያጋጭ ያ የዋሁ እስኪሞ ሚስቱንና አልጋውን አሳልፎ መስጠት ኩኩየው ገለቡ ማዕማው ነገድ ለቅርብ እንግዳቸው አህያ ጮማ። አንዳንዱ አፍሪካዊ ያንን ጉንዳን ቆልቶ ቆሎ አድርጎ ማቅረቡ ለከፍታም ሰራዊት በሀገራችን ያሉ አንዳንድ ነገዶችን እግዜር ነው እያሉ የዱሩን ዛፍ ሁሉ በቅቤ መቀባት ጭራሽ አይጨንቀኝም። እንዲህ እንዲህ ያለው ሌላው ሁሉ አይጨንቀኝም። እኔን ለሽቶ ገበያ ፓሪስ በሚሄዱት ሞያሌ መንቀያ ፋብሪካ ባይኖረ ነው ወረምጦ ለመስራት ለቀዳዳ ልብሶች መጥቀሚያ የሚሆን መስቀል ይበጅበት ቡትቶ ድርቶ መልሶ ቀልሶ በአዲስ ለመደረስ ቢኖረን ባይኖረን የመርፌ ፋብሪካ እኔን አይጨንቀኝም። ሆኘት ካለው ድረስ የአፍሪካ ላምጥታ እኔን አይጨንቀኝም። ሊጎለጉል ወጥቶ የሰማያት ሚስጥር ቢገነደስ ቢበድንስ ሲመለስ ከምድር ምን አይጨንቀኝም የሰው ልጅ ተራቆ ፕሉቶን ቢረግጥ ሚሊዮን ቶን ኒውክሌር ፍጥረትን ለማውደም ተሰርቶ ቢቀመጥ በማህፀን ዓለም የሚገኘው ፍጡር በመውረድ ቢሟጠጥ የምድር ሀብታት ሁሉ ለማይረባው ጥረት ቢባል እንደሚመኘውም ከእግዚአብሔር ቤት ካሪያም ከመንበሩ ደርሶ እኔን አይጨንቀኝም ፕራግማቲስቱ ሰው ነካክቶ ይመለስ ፈጣሪው you. ብያለው ስሙልኝ፣ እኔን አይጨንቀኝም ከተፈጥሮ ህግ ውጭ ቢመራ ይሄዳል። በአጠቃላይ ብሂል ከላይ ያልኩት ሁሉ ባጭር ሲደመደም እንግዳስ የሚያስጨንቀኝን እንግዲህ ልናገር። ለምን ቆሽቼ ይድመን አንጀቴ ሲቃጠል እየዋለ ሲያደር ጭንቀት የተዳፍ ነው በልብ ሐመድ እረፍት እየነሱ እጅግ ካስጨነቁኝ አንዳንዶቹን ነገር ዋና ዋናዎቹን በተራ ልደርድር። እንግዲህ ልጀምር ይውጣልኝ ልናገር እፎይታ ለተንፈስ መታፈን ይቅር መፍትሄ የሚሰጥ ቆራጥ ወገን ቢኖር ደረቁ የብስ ድርቀት ይዞት በዋጥም ስቃውን ሲያይ ዝናብ ቢዘንብ እሱን አልፎ እሱን ዘሎ ከባህሩ ላይ ያስጨነቀኝ እንዲህ አለው እንዲህ አለው ልዩ ውድ እኔን ያስጨነቀኝ ሁሌ በየዕለቱ እንስራ ከጀልባ አዞርትም ማለቱ እኔን ያስጨነቀኝ ሁሌ በየለቱ እንስራ ከጀርባ አልወጥም ማለት ደረቁ የብስ ጥማት ይዞት በመከራ ስቃውን ሲያይ ዝናብ ቢዘንብ እሱን አልፎ እሱን ትቶ ከባህሩ ላይ ያስጨነቀኝ ይመሰሉ የተለየ ቅይር ደረቁ የብስ ጥማት ይዞት በመከራ ስቃውን ሲያይ ዝናብ ቢዘንብ እሱን አልፎ እሱን ትቶ ከባህሩ ላይ ያስጨነቀኝ ይመስል የተለየ ቅይር ጉዳይ